أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي علمنا ما جهلنا ذكرنا ما نسينا وأحسن ختامنا يا رب العالمين تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير إنك على كل شيء قدير إنك نعم المولى ونعم النصير غفرانك ربنا وإليك المصير اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها برحمتك يا أرحم الراحمين ውድ የተከበራችሁ የተፍሲር ትምህርት ተከታታዮች በያላችሁበት ሆናችሁ ይህንን ትምህርት የምትከታተሉ ሁሉ ዛሬም እንደተለመደው ከረጃጅሞች ምዕራፎች የሆነው የሱረቱል ማኢዳ ከሰባ ስምንት እስከ ዘጠና አራት ያሉትን አንቀጾች እንመለከታለን ኢንሻአላህ። እነዚህ አንቀጾች ከበኒ እስራኤሎች ጋር የተያዙ ብዙ ነገሮችን ይነግሩናል። ከዚያ በኋላ እንዲሁ የእኛንም የተመለከቱ ነገር ይጠቋቁሙናል። መነሻው በሁለት ነቢያቶች መጽሐፍቶች ላይ የእስራኤል ልጆች የተረገሙ መሆናቸውን የሚነግረን የቁርአን አንቀጽ ነው መነሻው። ሉዒነ ለዚነ ከፈሩ ሚን በኒ እስራኤል ከእስራኤል ልጆች የካዱ ሰዎች ተረገሙ አለ እስራኤል ያዕቁብ ነው የነቢዩላህ ያዕቁብ ልጆች የነቢይ ልጆች ሁነው ዙርያዎቻቸው ውስጥ የከፈሩ አሉ ነው የሚለው አላህ እነዚያ የከፈሩት አላ ሊሳን ዳውድ ወዒሳ ብኒ መርየም በዳውድና በመርየም ልጅ በኢሳ ምላስ ተረግመዋል ዙርያቸው ከበኒ እስራኤሎች ውስጥ ካፊር የሆኑት ተረግመዋል አለ አላህ ምን አድርገው ነው አለ ذلك بما عصوا ይሄ የሆነበት በወነጀሉት ወንጀል ምክንያት ነው ወካኑ ያዕተዱን ድንበር ያልፉም ስለነበረ ነው ይለናል እንግዲህ ዳውድ ላይ የወረደው ዘቡር በኢሳ ላይ የወረደው ኢንጂል የሚባሉ መጽሐፍቶች ላይ ከፈረቱ በኒ እስራኤል ከበኒ እስራኤሎች ውስጥ ካፊር የሆኑ ሰዎች የአላህ እርግማን ይውረድባችሁ ተብለው ተረግመዋል። እንግዲህ የነቢይ ዘሮች በመሆናቸው የዳውድ ተከታዮች ወላ የዒሳ ተከታዮችም ተብለው በመወራቱ ጥቅም አልጠቀማቸውም። የያዕቁብ ልጅ መሆናቸውም አልፈየዳቸውም። ስለዚህ ከኩፍር ጋራ የዝምድና መንገስና የዝምድና ትልቅነት ፋይዳ የሌለው መሆኑን ያመለክታል። እነሱ ምን ስላደርጉ ነው ይላል አላህ ካኑ ላ የተናሀውነ አን ሙንከር ይፈዓሉ ይሰሩት የነበረውን ወንጀል አልተከላከሉ ነበርና ነው። لبئس ما كانوا يفعلون ይሰሩት የነበረው ነገር በጣም አስቀያሚ ነበር። منكر እየተሰራ በሰፈራቸው እያዩ ዝም ነበር የሚሉት። እንደውም ከመካከላቸው የተወሰኑ ሰዎች ተነስተው ወንጀል ሲሰሩ በይፋ ሲያውጁ ሀይ የሚላቸው አልነበረም ካሉ ላይ የተናሃውን አን ሙንከር ይፈዓሉ ታዲያ ይሄ በጣም አስቀያሚ ነገር ነበር ይሄ ከዚህ አያ አንዳንድ አሊሞች ምን ይላሉ መጥፎ ነገርን ለመቃወም የግድ ንጹህ መሆን አያስፈልግም ይላሉ ላ የልዘም ሙንከርን ሙንከር ነው ብሎ ለማውገዝ ለምን ይሄን ሙንከር ትሰራላችሁ ብሎ ለመከላከል ከሙንከሩ ራሱ ነፃ መሆን ወይም ከወንጀል ንጹህ መሆን አይቻልም አንተን አያስፈልግም ግዴታ አይደለም ቢሆን ጥሩ ነው የሚከለክል ሰው የሚያስተምር ሰው የጸዳ ቢሆን ጥሩ ነው ካልሆነ ግን ምንም አይደለም ተራ ከሲረን ሚንሁም ከነሱ መካከል ብዙዎችን ታያለህ አላቸው ለነቢዩ ዓለይሂ ሰላቱ ወሰላም። ተራ አዩሃ ረሱል ከሲረን ሚንሁም ከእስራኤል ልጆች ከእስራኤል ልጆች ከከፈሩት ብዙዎቹን ታያለህ የተወለውን الذين ከፈሩ እነዚያ በአላህ ጭራሽ የካዱትን ምንም መጽሐፍ አለን ምናምን የማይሉትን እነሱ ጋራ ወዳጅ ሲሆኑ ታያቸዋለህ። ለቢእሰ ማ ቀደመት ለሁም አንፉሱሁም ነፍሳቸው ያቀረበችላቸው ለነሱ ያዘጋጀችላቸው በጣም ያስቀይማል። ለምን አንሰኺጠ አላሁ ዐለይሂም አላህ በእነሱ ላይ ተቆጣባቸዋል። ወፊል ዐዛቢ ሁም ኻሊዱን በቅጣት ውስጥ እነሱም ዘውታሪዎች ስለሆኑ ይላል አላህ። ወለው ካኑ ዩእሚኑነ ቢላሂ ወነቢይ ان بنبي بيامنو نورو بالله حقا ويؤمنون بنبيه وما أنزل إليه ودستاتش بتوردهم بالقران بيامنو نورو ما اتخذوهم أولياء ودا جاردوا أيضاتهم من ولكن كثيرا منهم فاسقون هنا زين يستاتشو عم يسنجو سناتشو عم يسنجو سنهم عاد في ከአጥፊዎች ጋር ወዳጅ ሆኑ ከሃዲ ስለሆኑ ከከሃዲዎች ጋር ወዳጅ ሆኑ በትክክል በአላህ የሚያምኑ በነብዩ የሚያምኑ ቢሆን ኑሮ አንተ ጋር ነበረ ወዳጅ የሚሆኑት ስለዚህ በኒ እስራኤሎች ካፊሮች የበኒ እስራኤል ካፊሮቹ ከመካ ካፊሮች ጋር ወዳጅ መሆናቸው ፋሲቅ መሆናቸውን ነው የሚያመለክተው خارجን عن طاعة الله وولايته ነው ለተጅደና አዩሃ ረሱል መለክተኛችን ሆይ ታገኛለህ። ምን አሸድ ናሲ ዐዳወተን ሊለዚነ አመኑ በአላህ በትክክል ላመኑ ሰዎች የበለጠ ጥላቻ ያለው ሰው ማን እንደሆነ ታገኛለህ። አልየሁደ ወለዚነ አሽረኩ አይሁዶችንና እኛ በአላህ ያጋሩትን ወለተጅደነ አቅረበሁም ቅርባቸው ደግሞ ሆነ ታገኛለህ መወደተን በማፍቀር ሊለዚነ አመኑ ለእነዚያ ላመኑ ሰዎች አለዚነ ቃሉ ኢና ነሳራ እኛ ክርስቲያኖች ነን ያሉትን እነዚያ ክርስቲያኖች ነን ያሉት ሰዎች ለሙስሊሞች የበለጡ ቅርበት ያላቸው ወይም የተሻሉ ውዴታ ያላቸው እዝነት ያላቸው ሁነው ታገኛቸዋለን። ሁሎችንም ነው ወይስ ያመኑትን? ኢማሙል በገዊ ያመኑትን ማለት ነው እንጂ ሁሉምማ ከአይሁዶች በምን ይለያሉ? አብረው ሲያደሩ ሲዶልቱ ሲያሴሩ የሚውሉት እነሱ አይደሉም ወይ? ስለዚህ በፍጹም ሁሉም ክርስቲያን ነኝ የሚል የተሻለ ይሆናል ብሎ ማሰብ ስተት ነው ይላሉ። ግን ቁርአኑ ሁሉም በሁሉም ሲታይ ማለት ነው በሆል የክርስቲያኑ የአይሁዶቹም ጥላቻ ሲታይ እንደ አይሁዶች መሰረታዊ ጥላቻ ይዞ መቼም የማይፈታ ቅሬታ ይዞ የሚቀጥል ጠላት ከነዚህኞች ላይ አታይም በመካከላቸው ቀሳውስትና መነኮሳት ስላሉ ቢአነ ሚንሁም ቂሲሲን ቀሳውስቶች ስላሉ መካከላቸው ወሩህባንም መነኮሳቶችም ስላሉ ቂሲስ የሚለው አዋቂዎቻቸው ሩህባን የሚለው ዛሂዶቻቸው ዱንያን ችላ ያሉት ዱንያ የዚች ዓለም ኑሮ ብዙም የማያንገበግባቸው ሰዎች ይችላሉ ወአነሁም ላ ኩራትም ስለሌለባቸው ነው ይላል እንግዲህ እነዚህ አያዎችን ካየን አምር ቢማዕሩፍ ወነህ አን ሙንከርን መተው መጥፎ ነገር ሲሰራ ዝም ብሎ ማየት ደግ ነገር ሲቋረጥ ዝም ብሎ ማየት ከአላህ እርግማን እንደሚያመጣ ያሳያል ለአላህ ብሎ መውደድና ለአላህ ብሎ መጥላት የእምነት ምልክት መሆኑንም ያሳያል። ምን ይለናል? ወለው ካኑ ዩሚኑነ ቢላሂ ወነቢዩ ማ ኡንዚለ ኢለይሂ ለተኸዙም አውሊያ የአላህን ጠላቶች ወዳጅ አርጎ መያዝ የአላህን ቁጣ ሊያስከትል እንደሚችልም ያመለክተናል። አይሁዶች በሙስሊሞች ላይ ያላቸው ጥላቻ ከሌላ እምነት ተከታዮች ባስ ያለ መሆኑንና ከክርስቲያኖች መካከል ግን ሙስሊሞችን ብዙም ለማጥቃት የማይፈልጉ ክፍሎች እንዳሉ ሰላማዊ ለስላሳዎችና ጤናኛ ሰዎች እንዳሉ ያሳያል። ከቶውንም ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል ወደ ረሱል ወደ መልእክተኛው የወረደውን በሰሙ ጊዜ ተራ አዕዩነሁም ተፊዱ ሚን ደምዕ ሚማ አረፉ ሚን ልሐቅ ተራ አዕዩነሁም አይኖቻቸውን ትመለከታለህ ተፊዱ እየተንቧቧች ሚን ደምዕ በንባ እንባ እየተንቧቧት ሚማ አረፉ ሚን ልሐቅ ካወቁት እውነት ላይ በመነሳት ከዚህ አንጻር ሲያለቅሱ ታያቸዋለህ የቁሉን እያሉ ረበና ጌታችን ሆይ አመና ምንናል ፈክቱብና ማዓ ሻሂዲን የአንተን ብቸኛ አምላክነት የነቢይህን ነብይነት ከመሰከሩ ሰዎች አድርገን ጻፈን እያሉ ሲሉ ሰማቸዋለን ይላል አላህ ስብሓነሁ ወተዓላ። ጉድ እኮ ነው። ወኢዛ سمعوا ما ኡንዚለ ኢለ الرسول እንግዲህ علماء እንደዚህ ናቸው። የሚያውቁ ሰዎች በትክክል በእውቀታቸው የሚሰሩ ሰዎች የአላህ ስብሓነሁ ወተዓላ ቁርአንን ሲሰሙና የነቢዩን ዓለይሂ ሰላቱ ወሰላም ምክር ሲሰሙ የሚያስለቅስ ነገር ሲመጣ ያለቅሳሉ፣ የሚያስደስት ነገር ሲመጣ ይደሰታሉ። ወማ ለና ይላሉ ማ ለና ላ ኑእሚኑ ቢላሂ ወማ ጃአና ሚነል ሐቂ በአላህና በመጣልን እውነታ ለምንድን ነው ማናምነው? ወነጥመዑ አን ዩድኪለና ረቡና መዓ አልቀውም ሳሊሒን እኛ ከሷሊሆች ጋራ ጀነት እንዲያስገባን እየተስፋ እያደረግን ወነጥመዑ አን ዩድኪለና አን ዩድኪለና አልጀነ مع القوم الصالحين فأثابهم الله بما قالوا الله سبحانه وتعالى بالوت من الداتشو جنات جنة من الداتشو تجري من تحتها الأنهار كسروا ወንዞች የሚፈሱባት ጀነትን መነዳቸው خالدين فيها እሷ ውስጥ ለዝንተ ዓለም የሚዘወትሩ ሲሆኑ وذلك جزاء المحسنين ይህ የመልካም አድራጊዎች ምንዳ ይሄ ነው ይላል አላህ ስብሓነሁ ወተዓላ والذين كذبوا والذين كفروا وكذبوا بآياتنا أن يكادنا بأنقص التحسين يستبابلوا دمه أولئك أصحاب الجحيم النسو يجهيم يجهنم بالبيتوش ناتشو سبحان الله يأمنوا فأثابهم الله بما قالوا جنات تجري من تحتها الأنهار ولا لنم يكادوا تسوى تجمو مجرشات جو جهنم لو يوم منهم ይህ እነዚህ አንቀጾች የሚመለከቱት ወይም የሚያሳዩት የነ ነጃሽንና መሰል ሙስሊም ምሁራንን ከዚያ እስላም ከመምጣቱ በፊት ወይም ነቢዩ ሰለላሁ ዐለይሂ ወሰለም ማስተማር ከመጀመራቸው በፊት በጊዜው በነበረ ሃይማኖት ላይ የነበሩና እስላም በሰፊው ማስተማር ሲጀምር ትምህርቱን ሲጀምር ግን ወደ ነቢዩ አለይሂ ሰላቱ ወሰላም በመግባት ቁርአንን ያጣጣሙ ካለፈው መልእክት ጋር በማያያዝ እስልምናን በአግባቡ ተቀብለው ያስተናገዱት ሰዎች ነው ይሉናል። እንዲሁም ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል ተራ አዩነሁም ተፊዱ ምን ደምዕ ጃዕፈር ብን አቡ ጣሊብ ነቢዩ ጋር ዓለይሂ ሰላቱ ወሰላም የተማረውን ወደ ሀበሻ ተሰደው በነበሩበት በነበሩት ቡድኖች ላይ ኃላፊ ነበርና ነጃሺ በእናንተ ነብይ ላይ የወረደ ነገር ምን አለ ሲላቸው ጃዕፈር ይህንን ነገር ሲያነቡ ነጃሺ ያለቀሰውን ታሪክ ነው የሚጠቁመው የሚሉ የተፍሲር ምሁራን ብዙ ናቸው። በሀበሻ በሀበሻ ሰዎች ምክንያት ከወረዱ የቁርአን አንቀጾች አንዱ لتجدن أشد الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى بلو እስከ አሁን እስከ ደረስንበት እስከ ሰማንያ ስድስተኛው አንቀጽ ድረስ ያለው በእነሱ ምክንያት ነው የወረደው ይባላል። العبرة بعموم اللفظ لا بخصوص السبب በነጃሺ ምክንያትም ይውረድ በሌላ ሰው ምክንያት ይውረድ ጉዳዩን ስለ ቁርአን የሰሙ ሰዎች አዋቂዎች የቁርአን አባባል እየሳባቸው እንባ በእንባ እንደሚራጩ የሚያመለክት ከመሆኑ ከዚያ ባለፈ ደግሞ በቀድሞ ነቢያት የተሰበከው የተሰጠው ትምህርት በቁርአን ላይ ደግሞ ሲጠቀስና የበለጠ ሲብራራ ሐቅ የሚፈልግ ሰው አሚን ብሎ መቀበል እንጂ ጀሮ ዳባ ብሎ ድረስ ማለፍ እንደማይገባው ያመለክታል። ያ አዩሃ አለዚነ አመኑ ይላል አላህ ስብሓነሁ ወተዓላ። በሚቀጥለው አያ ደግሞ እናንተ በአላህ በትክክል ያመናችሁ ላ ቱሐሪሙ ጠይባቲ ማ አሐለ ላሁ ለኩም ላ ቱሐሪሙ ሐራም አታድርጉ፣ እርም አታድርጉ፣ በላያችሁ ላይ ክልክል አታድርጉ አለ። طيبات ما أحل الله لكم حلال كان الرجل لا تشوف طرو وشين هذا لا ما تدرون يعني حلال ما أحل الله لكم كمالا لذا مستلذات مستلذات ما أحل الله لكم لأن أنت يمي أفت أتشوفون حلال لأن متأفت أتشوفون حلال يهون النجر براسة لا إرما تدرون የግመል ስጋ አንበላም፣ የግመል ወተት አንጠጣም እያላችሁ በራሳችሁ ላይ ክልክል አታድርጉ። ላ ቱሐርሙ ተዘሁደን አው ተዓቡደን ለዒባዳ ብላችሁ ይህንን አታድርጉ። አንዳንዱ ዶሮ አልበላም፣ አንዳንዱ ስጋ አልበላም፣ አንዳንዱ ሚስት አላገባም እንዲህ የሚል አለ። አላህ ሐላል ያደረገውን በራሱ ላይ እርም የሚያደርግ ወላ ተዕተዱ ድንበር አትለፉ። አላህ መከልከል ያለበትን ከልክሏል፣ የፈቀደውን ፈቅዷል። على كلا ከከለከለው አልፋችሁ ሐላል ያደረገውን ከለክላላችሁ ካላችሁ ራሳችሁን በራሳችሁ ነው ገደል የምታስገቡት ነው ምለዋላ أي لا تعتدوا لا تحرموا الحلال فلا تعتدوا في تناول حلال ولا تعتدوا مالك حلالا حرام تدرجوا بن لكهم بحلال لين كما أن لا أفتمروا جنبر أفتلفوا بل خذوا منه بقدر كفايتكم وحاجتكم <laughs> የሚበቃችሁን ከወሰዳችሁ ከዚያ በላይ አትስመጡ ሐላል ነው በሚል ሙባህ ነው በሚል የተፈቀደ ነገር ነው በሚል እንደ ልባችሁ አትዝናኑ إن الله لا يحب المعتدين الله سبحانه وتعالى بهلو نجر دنبر من يالفتو وسوت أي ودم الناس وكلوا تمجوا على الله مما رزقكم الله الله كسبت أشوف نجر تمجوا حلالا ሐላል ሲሆን ጠይበን ለእናንተ የምትፈልጉት የሚጣፍጣችሁ ሲሆን ኩሉ ሚማ ዩሰዊሁ يسوقه الله إلي يسوقه الله إليكم من رزقه حال كونه حلالا طيبا لا إن كان حراما كالمأخوذ غصبا أو مستخبثا ቀምታችሁ ክልክል የሆነ ነገር አትውሰዱ፣ ወይም ለእናንተ የማይጣፍጣችሁን ቆሻሻ ነገርም አትውሰዱ። ሐላል ጠይብ መሆን መቻል አለበት። واتقوا الله الذي أنتم به مؤمنون يا بسو يمتامن بتن الله فروت أمنته بيت يا الله الله حلال على درجون حرا حلال أرجعته حرام على درجون حرام أرجعته لا تتعلق السجارة إلى نا. لا يؤاخذكم الله الله هيك لا يحاسبكم الله ሙእሚኖች አላህ ስብሓንሁ ወተዓላ አይቀጣችሁም ቢለغዊ በውድቅ መሐላ ፊ አይማኒኩም በመሐላችሁ በውድቅ ነገር ያለምንም ሳትፈልጉት በምትምሉት ነገር ላ ወላህ ወበላ ወላህ ያላችሁ በምትምሉት ወላሂ ወላሂ ወላሂ እንደው ልበላ ብዬ እንደው ወላሂ ወላሂ እኮ እንደው እያለ አንዳንድ ሰው ዝም ብሎ የሚናገራለን ከምንም ጋር ያልተገናኘ በእንዲህ ያለ መሐላ አላህ አይይዛችሁም ወላኪን ዩአኺዙኩም ቢማ ዐቀድቱም ልአይማነ እምነትን አስባችሁ ባደረጋችሁት አማህላ ነው የሚጠይቃችሁ አላህ ፈከፋረቱሁ የዚህ አስባችሁ የማላችሁበት መሐላ ካፈረሳችሁ ከፋራው ኢዛ ሐኒስቱም ከሶስት አንድ ነገር ነው እሱ ምንድን ነው إطعام عشرة مساكين من أوسط ما تطعمون أهليكم አስር ሚስኪኖችን ከምትበሉት ከመካከለኛው በጣምም ውዱ ሳይሆን በጣም ርካሹ ሳይሆን ከመካከለኛ የአካባቢ ምግብ አስርን ሰው ሚስኪኖችን ማብላት አው ኪስወቱሁም ወይ አስሮችን መካከለኛ ልብስ ማልበስ አው ተሕሪሩ ረቀባ ወይም ባሪያን ነፃ ማውጣት። ይሄ የመጀመሪያው አማራጭ ነው። መሐላ የምታፈርሱ ሰዎች የመጀመሪያው ምርጫችሁ አስር ሰው ማብላት ወይም አስር ሰው ማልበስ ወይም ባሪያ ነፃ ማውጣት ነው። فمن لم ይህን ያላገኘ ማለት ማብላት አልቻለም፣ ማልበስ አልቻለም፣ ነፃ ማውጣት አልቻለም ፈሲያሙ ሰላሰቲ አያም ሶስት ቀንን መጾም ነው። ብዙ ጊዜ ከመሐላ ሰው የተያዘ ሰው የሚያቀው የተማረው ነገር የምሰማው ነገር ምንድን ነው? በቃ ሶስት ቀን መጾም ነዋ፣ ሶስት ቀን መጾም ነዋ ነው ዝም ብሎ የሚለው ሰው ላላላ ሶስት ቀን መጾም ከምርጫ ውስጥ አልገባም። የመጀመሪያው ምርጫ ወይ ባሪያ ነፃ ማውጣት ወይ አስር ሰው ማልበስ ወይ አስር ሰው ማብላት ነው ከሶስቱ አንዱን የማይችል የሆነ እንደሆነ አራተኛ ሌላ ነገር አለ እሱም ሶስት ቀን መጾም ነው ذلك كفارة أيمانكم إذا حلفتم ونحلفتم ይሄ የመሐላችሁ ከፋራ መቀጫ ነው ምላችሁ ካፈረሳችሁ ወላሂ እገሌ ላላናግር ማናገር ፈለግ ወይ ፈለግሽ ስታናግሩ ይሄንን አድርጋችሁ ነው ይሄንን ልታረጉ ግዴታችሁ ነው ወሕፈዙ አይማነኩም መሐላችሁንም ጠብቁት መሐላ መጠበቅ ግድ ይላል መሐላ አታብዙ በትንሽ በትልቁ አትማሉ መሐላ ቀላል ነገር አይደለም كذلك يبين الله لكم آياته لعلكم تشكرون ታመሰግኑት ዘንድ አላህ ስብሓንሁ ወተዓላ ለእናንተ አንቀጾቻችሁን እንዲህ እያለ ይገልጽላችኋል ይለናል አላህ ስብሓንሁ ወተዓላ እነዚህ ከሰማንያ ሰባት ከሰማንያ ሰባት ጀምሮ እስከ ሰማንያ ዘጠኝ ያሉት አንቀጾች የሚያመለክቱት ደግሞ ለምንበላው፣ ለምንጠጣው፣ ለምንለብሰው ነገር ሐላል ነገርን ጥሩ ነገርን መርጠን ማድረግ እንዳለብን በውሳኔ ያልሆነ መሐላ በድንገት የሚማል መሐላ ዋጋ እንደሌለውና ለማ እንደማያስጠይቅ ከፈራም እንደሌለብን አስበንበት አውቀን አቅደን የማልነውን ነገር ካፈረስን ደግሞ መቀጫው አስር ምስኪኖችን ማብላት ወይ አስር ምስኪኖችን ማልበስ ወይ ባሪያ ሙእሚን የሆነችን ባሪያ ነፃ ማውጣት። ይሄ ካልተቻለ ሶስት ቀንን በመጾም ከፋራውን ማውጣት እንደሚቻል ከዚያም መሐላ ላይ በጣም ጥንቃቄ ማድረግ እንደሚገባ ያመለክቱናል። የሚቀጥሉት አያዎች ደግሞ ለየት ያለ ህግ ደግሞ ነው የሚነግሩ እነ ኸምር እነ መይሲር እና ሌሎችም አብረው የተነሱት ነገሮች በኢስላም የተሰጣቸውን ቦታ ምን እንደሆነ ይነግረናል إنما الخمر إنما الخمر يا أيها الذين آمنوا إن أنت بأ الله النت عمنا تشوف بتفكر بأ الله يمتامنوا خمرنا خمر መይሲር ቅማር አንሳብ አንሳብ ማለት የሚመለኩ ነገሮች ማለት ነው الحجارة التي يذبح عندها يذبح عندها المشركون እነዚህ ገዳሞች ዶሬሆች የሚታረድባቸው ነገሮች ወልአዝላሙ የሚማማሉባቸው እጣዎች የሚማማሉ መማያማያ እንጨቶች እነዚህ ምን ያደርጉ ነበረ? አንድ ስራ ሊሰሩ ሲፈልጉ ሶስት እንጨት ያመጡና ወይም ሶስት ነገር ያመጡና አንዱ ላይ አድርግ፣ አንዱ ላይ አታድርግ፣ አንዱን ባዶ አድርገው ይጽፋሉ። እና አሳወጡ አድርግ የሚለው ከመጣ አርግ ማለት ነው። ያሰቡትን ነገር ያደርጋሉ። አታድርግ የሚለው ከሆነ አያደርጉም። ባዶ ከወጣ ደግሞ ድገሙ ማለት ነው ይሉ ነበረ። ይሄ አዝላም ይሉታል። እነዚህ አራቱም ነገሮች ከምርም፣ መይሲርም፣ አንሷብም፣ አዝላምም ሪጅሱን ቆሻሻ ነው አላህ ምን አመል ሸይጣን ከሰይጣን ተግባራት አንዱ ነው። ፈጅተኒቡህ ራቁት አለ አላህ። ለዓለኩም ቱፍሊሑን ስኬታማ ትሆኑ ዘንዳ ከኸምርና ከመይሲር ከአንሳብና ከአዝላም ራቁ። የፈላህ ዋስትና ከአደንዛዥ ወይም ከአስካሪ መጠጥ ከቁማር ጨዋታ ከጎበደን ከሐውልት እና ከመቃብር አምልኮ እንደዚሁም ከገድና ከገደቢስነት ጋር በተያያዘ ካሉ ነገሮች መራቅ ነው። ኢነማ ዩሪዱ ሸይጣኑ ሰይጣን የሚፈልገው አንዩቂዐ በይነኩም አልዓዳወተ አንዩቂዐ በይነኩም በእናንተ መካከል ሊጥል ነው። አልዓዳወተ መጠላላትን እርስ والبغضاء مكرارة في الخمر والميسر بأسكاري ما تأتنا بقمار مفلقو بأن أنت معكل سيهون مكالا سايني فتتا وين بغضاء يوستلاتشا ويسدكم عن ذكر الله وعن الصلاة الله كما استعوص الانكفاف اللي هون باتشونا ويارق باتشونا مفلقو وعن الصلاة بتليك صلاة ፈሃል አንቱም ሙንተሁን ትከለከላላችሁን ትታቀባላችሁን አላላህ ታቀቡ ነው እንግዲህ ኸምርና መይሲርን ዳምን በተመለከተ አላህ ስብሓንሁ ወተዓላ በእነዚህ የሁለቱ አንቀጾች ላይ ምን ምን ነገር ነገረን አንደኛ ቆሻሻ ነው አለ ርጅስ መብላት መጠጣት ያለብን ሐላልን ጠይበን ነው ብሎ ነግሮናል ኸምርንና መይሲርን ቆሻሻ ነው አለ ሁለተኛው ሚን አመል ሸይጣን ነው አለ የሰይጣን ተግባር ነው አለ ሶስተኛው ፈጅተኒቡህ አለ ራቁት አለ እንግዲህ መራቅ አለባችሁ ከተባለ ምንም ምክንያት ባናውቅም እንመራቅ ነበረብን ለዓለኩም ቱፍሊሑን ስኬታማ ትሆኑ ዘንዳ ብሎ ሸይጣን ከእናንተ የሚፈልገው አዳዋ አዳዋ ማደባደብ ነው። በغض ማኮራረፍ ነው። አምስት ወየሱደኩም አን ዚክሪላህ ከአላህ ዚክር ሊከለክላችሁ። ስድስት ወአን ሰላህ ሰባት ፈሃል አንቱም ሙንተሁን ስምንት ለዓለኩም ትፍሊሑን ከተጨመረ ዘጠኝ ማስጠንቀቂያዎች፣ ዘጠኝ ምክንያቶች፣ አለበለዚያ ስምንት ምክንያቶች። እነዚህ ስምንት ምክንያቶችን ደርድሮ ኸምርና ቁማርን በአጠቃላይ በአንድ ጊዜ እንድናቆም አላህ ስብሓንሁ ወተዓላ መከረም ይሄ አንቀጽ የመጨረሻው የኸምር ማሳረጊያውና የተከለከለበት ትልቁ የቁርአን አንቀጽ ነው ስለ ኸምር አላህ ስብሓንሁ ወተዓላ በአንድ ጊዜ አይደለም ሰዎችን የከለከለው በኸምር ላይ የነበራቸው የመካ ሰዎች እና ወይም የሰው ልጆች በአጠቃላይ ኸምር ላይ የነበራቸው አቋም በጣም ከባድ ነበር። በጣም ያፈቅሩት ነበር። በአንድ ጊዜ ሐራም ነው አቆሙ ቢባሉ ላይቀበሉት ይችላል፣ ሊከብዳቸው ይችላል እና የስአሉነከ አኒል ኸምሪ ወልመይሲሪ ቁል ፊሂማ ኢስሙን ከቢሩ ወመናፊዑ ሊናስ ብሎ መጀመሪያ ስለ ኸምር ጉዳትና ጥቅም እንዳለው ቢሆንም ግን ጉዳቱ እንደሚያመዝን ጠቁሞ ነው ያለፈው። ይሄ ብቻ በቂ አይደለም ብለው ዑመር እንደገና ሌላ አያ ሌላ ህግ አላህ ያወርድ ብለው ነበረ ዱዓ ያደርጉ የነበሩት። ከዚያ በኋላ ላ ተቅረቡ ሰላተ ወአንቱም ሱካራ ሐታ ተዕለሙ ማ ተቁሉን የሚለው የቁርአን አያት መጣ። ላ ተቅረቡ ሰላት ወአንቱም ሱካራ፣ ሰክራችሁ ወደ ሶላት እንዳትመጡ የሚል ማለት ነው። ሰክራችሁ ወደ ሶላት አትምጡ የምትሉት እስከምታውቁ ድረስ የሚለውም ሲመጣ አይ ቢሆን ከሶላት ጋር እንጂ የከለከለን ከሰገርን በኋላ እንደፈለግነ ብንሆን ምንም ችግር የለብንም ወደሚል ነገር ነበረ ሶስተኛው ግን ፈህል አንቱም ሙንተሁን ሲመጣ ግን የመጨረሻው አቋም እንደሆነ ዑመር ብን ኸጣብ ይሄ አያ መጥቶ በተነበበላቸው ጊዜ ኢንተሃይና ረበና ኢንተሃይና ረበና በቃን ጌታችን ጌታችን ጌታዬ በቃን ልክ ብለሃል ትክክለኛው ህግ ወረደ ነበር ያሉት ዑመር ይባላል ሶሐባዎቹ ፖሊስ የሆነ ዘመቻ ምናምን ምናምን አላስፈለጋቸውም ይሄ ቁርአን አያት በወረደበት ጊዜ ሁላቸውም በአንድ ጊዜ ነበር የተገበሩት መዲና ውሃ በውሃ ሆነች ጭቃ በጭቃ ሆነች ዝናብ ዘንቦ አልነበረም በየቤቱ የነበረው ጠላና ጣጁ ተደፋ ወጥቶ በፈቃደኝነት የማንም ቤት ሳይተከሽ የማንም ሰው ፍላጎት ሳይባል ሳይገደድ በፈቃደኝነት እንደውም አንድ የሆኑ ተሰብስበው እየጠጡ ባሉበት አንዱ ይሄ አያ መውረዱን ሊነግራቸው ቆም አለና አዑ ቢላሂ ሚን ሸይጣን ረጂም ብሎ ያ አዩሃ ለዚነ አመኑ ሲል ወዳሁ ያመጣውን ብርጭቆና ወይ መጠጫ አቆመና ቀጥ ብሎ ማዳመጥ ጀመረ ኢነማ ልኸምሩ ወልመይሲሩ ወልአንሳቡ ወልአዝላሙ ሲል ኢነማ ኸምር እኮ አይደለም የሚለው ይሄ ኢነማ የሚለውን ነገር እስከሚጨርስ ድረስ መቀጠል አልፈለገም ዝም ብሎ ይዞት ጠበቀው رجس من عمل الشيطان فاجتنبوه لعلكم تفلحون إنما يريد الشيطان أن يوقع بينكم العداوة فهل أنتم منتهون سن አንስቶ ደፋው ይላል እጅ ላይ የነበረውን እንኳን ልጨርስ አላለም የአላህ ህግ እንዲህ ነው በሰሓባዎች ዘንዳ በሰለፎች ዘንድ ይነገር እና ይከበር የነበረው ወአጢዑ ላህ ወአጢዑ ረሱል አለ አላህ የኸምር ነገር የአላህን ትእዛዝ የማያከብሩ ሰዎች የነቢዩን መልእክት የማይቀበሉ ሰዎች ወሕዘሩ ተጠንቀቁ የማይጠነቀቁ ሰዎች ሊተገብሩት የማይችሉ መሆናቸውን ለማሳየት አስከትሉ ይህንን አያመጣው አላህንና መልእክተኛውን ታዘዙ ተጠንቀቁ ምን ኪላፊሂማ አላህና መልእክተኛውን ከመክለፍ ተጠንቀቁ ፈኢን ተወለይቱም የአላህ ህግ ወርዶ አንፈልግም አንቀበልም ብላችሁ ጀርባ ተሰጣችሁ فاعلموا أنما على رسولنا البلاغ المبين በእኛ መልእክተኛ ላይ ያለው ግልጽ ማስተማር እንጂ ከዚያ በኋላ ምንም ኃላፊነት እንደሌለው እወቁ ይላል አላህ ليس على الذين آمنوا وعملوا الصالحات በእነዚያ ባመኑና መልካም ስራ በሰሩ ሰዎች ላይ ጁናሑን ወንጀል የለባቸውም ፊማ ጠዒሙ በበሉት ከዚህ በፊት በበሉት አሁን እንግዲህ ይህ አንቀጽ ሲወርድ የተጨነቁት ሶሐባዎች ምንድን ነው እሺ ከዚህ በፊት የበላ ነው የጠጣ ነው የጠጣ ነው የሰከር ነው እንዴት ሊሆን ነው አረ እስካሁን የሆነው ምን ሊበጀን ነው ነበር የሚሉት ላ ليس على الذين آمنوا وعملوا الصالحات جناح فيما طعموا إذا ما اتقوا وآمنوا وعملوا الصالحات ثم اتقوا وآمنوا ثم اتقوا وأحسنوا እነዚያ በአላህ ስብሓንሁ ወተዓላ በትክክል ያመኑና መልእክተኛውን የተከተሉ ሰዎች መልካም ስራ የሰሩ ሰዎች ከዚያ በፊት በበሉት ከዚያ በፊት በጠጡት ከዚያ በፊት ሐራም ከመሆኑ በፊት በተጠቀሙት ምንም ወንጀል የለባቸውም መቼ ኢዛ መተቀው አላህን ከፈሩ ወአመኑ ካመኑ ወዐሚሉ ሷሊሓት መልካም ከሰሩ ثم اتقوا አሁንም ከፈሩ ወአመኑ ثم اتقوا واحسنوا بتككل عملو بتككل خير كسرنا بملكم ملكم ينعكهم مفسين وشكهم وده في منو أسمنو كسرو بلفونا يا الله سبحانه وتعالى يتيكتهم والله يحب المحسنين الله ملكم سري وشني ودام نعم ملكم كم مسر وشوشون يا أيها الذين آمنوا ننتبع الله سبحانه وتعالى يأمناتكم በነቢዩ ነቢይነት ያመናችሁ ሙቶ መነሳት አለ የምትሉ ሁሉ ለየብልወነኩም ላህ አላህ ይፈትናችኋል አላህ ስብሓነሁ ወተዓላ ይፈትናችኋል ቢሸይኢን በሆነ ነገር ይፈትናችኋል ሚን ሰይዲ ባውሬ ተናሉሁ አይዲኩም ወሪማሑኩም እጃችሁም ሆነ ጦራችሁን እንድታገኙ በማድረግ ይፈትናችኋል መቼ ሐጅ ላይ ሊያዕለም አላሁ መን የኻፉ ቢልገይብ የሚወዱት የሚፈልጉትን ነገር አግኝተው አላህ የከለከለው ብቻ በመሆኑ መተውና ለመተዋቸውን ባሮቹን በርቀት ላይ እያሉ ለመፈተን ሲል ይህንን ያመቻችባቸዋል። ፈመን ዕተዳ ባዕደ ዛሊክ ይሄ ከተነገረው በኋላ ድንበር ያለፈና አውሬ ገሎ የበላ ፈለሁ ዐዛቡን አሊም ለእሱ ከባድ ቅጣት ይጠብቀዋል ይላል። ይሄ ወደፊት ካሉት አንቀጾች ጋር የተያያዘ ነው። መካ ጋር የተያዘ ነው ከሐጅ ጋር የተያያዘ ነው እና የሰው ልጅ የሚበላውን የሚጠጣውን የሚተገብረውንና ጨዋታውንም አምልኮት ውስጡንም ከአላህ ስብሓንሁ ወተዓላ ጋር የሚያጣሉ ነገሮች እንዳይኖሩበት መጠንቀቅ ያስፈልጋል ሁላችንም በያለንበት የግድ ቢራና ጠጅ ጠላ እስከሚባል ድረስ መጠበቅ የለብንም ለአእምሮ ሊጎዱ የሚችሉ ነገሮች ሁሉ በኸምር ውስጥ ይጠቃልላሉ። እነዚህ አደንዛዥ ነገሮች ሁሉ በእጅ አዙርም ቢሆን ይህ ህግ ይመለከታቸዋል። በተለይ ተግባራቸው ሲታይ አንደኛ ያሰክራሉ፣ ሁለተኛ ያጣላሉ። ከአላህ ስብሓነሁ ወተዓላ ዚክር ሰዎችን ቢዚ ያደርጋሉ። አዳ እነዚህና መሰል ወንጀሎች ያሉባቸው እነ ጫትና እነ ሐሺሽ እነ ሺሻ እነዚህም ቢሆኑ በግልጽ በቁርአኑ በዚህ ህግ ውስጥ ኸምር በሚለው ውስጥ ባይጠቃለሉም በመልእክቱ ግን ሊነካካቸው ይችላል ብዬ አስባለሁ። ስለዚህ ወንድሞቼና እህቶቼ ከነዚህ አይነት አደንዛዥ እጾችና አስቸጋሪ ሱሶች ራሳችንን ማራቅ ይገባናል። أسأل الله ربي بأسمائه الحسنى وصفاته العلى أن يوفقني وإياكم لما يحب ويرضاه ويجعلني وإياكم من الذين يستمعون القول ويتبعون أحسنه إنه نعم المولى ونعم المجيب والسلام عليكم ورحمة الله وبركاته